ታጋሽ የኢትዮጵያውያን ሙስሊሞች ድምጽ ነው። የታሪክ ምሁሩና የመብት ታጋዩ ጸሐፊ አህመድ ዲን ጀበል የጻፈው የኢትዮጵያ ሙስሊሞች የጭቆናና የትግል ታሪክ የተሰኘው መጽሐፉ ክፍል 14 ትረካ ማባ አዘጋጅቶታል። መልካም ቆይታ የኢትዮጵያውያን ሙስሊሞች የጭቆናና የትግል ታሪክ ከአህመድ ቢን ጀበል ክፍል 14 ረካ። በደብረ ዳሞ ገዳም የተገኙ ሳንቲሞች ቁጥራቸው በርካታ ሲሆን በተለያዩ ጊዜ እንደተሰሩም ታውቋል። ከፊሎቹ በአባሲድ ካሊፍ አልሙተሲም ቢላ ጊዜ በ865 ወይንም በ251 ዓመተ ሂጅራ እንደተሰሩ ሲናገሩ ሌሎች በካሊፋው አልሙተወኪል በ847 እስከ 861 ወይንም በ232 እስከ 247 ዓመተ ሂጅራና የዲስ ካሊፍ ጊዜ በ868 እስከ 905 እንደተሰሩ ታውቋል። ሳንቲሞቹ ሙስሊም ነጋዴዎች ከካሊፋው ግዛት በመነሳት ወደ አክሱም ይመጡ እንደነበር ያመለክታሉ። ለእስላም መስፋፋት የነጋዴዎቹ ሚና ከፍተኛ ነበር። ነጋዴዎቹ ከንግዳቸው ጎን ለጎን ወደ እስላም ዳዋ ጥሪ ያካሂዱ ነበር። በዳህላክ ደሴት አቅጣጫ ወደ ሰሜን ኢትዮጵያ የያኔው አበሻ ሙስሊም ነጋዴዎች በስፋት መንቀሳቀስ መቻላቸው ለእስላም መስፋፋት ከፍተኛ አስተዋጽኦ አድርጓል። የአረብ ጸሐፊው አልመስዑዲ በ956 የሞተ እንደጻፈው በአረቢያና በሀበሻ መካከል የወዳጅነት ስምምነት ተፈርሞ ነበር። በዚህ ጊዜ መርከቦች ከአረቢያ ወደ ሀበሻ አረብ ነጋዴዎችና ሸቀጦቻቸውን ይዘው በሰላም እንደሚንቀሳቀሱ ገልጿል። ይህም ሙስሊም ነጋዴዎች በስፋት ወደ ሀበሻ እንዲገቡ አስተዋጽኦ አድርጓል። በተለይም በ900 አካባቢ የአክሱም መንግስት ከየመኑ ዘቢድ መሪ ኢብራሂም ቢን የዚድ በ902 የሞተ ጋር የወዳጅነት ስምምነት ተፈራርሟል። በ1174 የሞተው የታሪክ ጸሐፊው ዑመር አልየመኒ እንዳብራራው ከዘይዲው ኢስሐቅ ቢን ኢብራሂም ጀሽ ጋር የዳህላክና የሀበሻ መሪዎች መልካም ግንኙነት ነበራቸው። አልመሱዲ እንደ አውሮፓውያን አቆጣጠር በ935 የሀበሻ ንጉስ መቀመጫ ሁበር ትባል እንደነበር ጽፏል። የታሪክ ምሁራንም የከተማዋን ማንነት ለማወቅ የተለያዩ ሙከራዎችን አድርገዋል። በስደት የተለያዩ የአረብ ጎሳዎች ወደ ሀበሻ መጥተዋል። ከነዚህም መካከል የመክሱሚ ጎሳ አባላት ይገኙበታል መክሱማውያን የተሰደዱት በመሪያቸው ውዱ ኢብኑ ሂሻም አማካይነት ነበር ከሀገራቸው የተነሱት በዑመር ኢብኑ አልከታብ ዘመን ነበር በስደት ቆይታ አድርገው በኋላ ሸዋ ላይ ሰፈሩ ከአካባቢው ማህበረሰብ ጋርም በጋብቻ ተሳስረው እስላምን ሊያስፋፉ ችለዋል እነርሱ ያስፋፉት እስላም በኋላ ተጠናክሮ በሸዋ በ897 ወይንም በ283 ዓመተ ሂጅራ መንግስት ማቋቋም ችለዋል። የእስላማዊ መንግስት የሸዋ ሙስሊም ሱልጣኔ ተብሎ ይጠራ ነበር። ከ896 እስከ 1285 ራሱ የቻለ መንግስት ሆኖ ዘልቋል። ዋና ከተማው ከአዲስ አበባ 70 ኪሎ ሜትር ከሸኖ በስተደቡብ ወለላ የዛሬዋ ወላሲ እንደነበር ይታመናል። የእስላማዊ መንግስት በዘጠነኛው ክፍለ ዘመን በኢትዮጵያ እምብርት ላይ ሲመሰረት ክርስትና ሰሜን ላይ ብቻ ነበር። ክርስቲያኑ መንግስት የሚባለው አክሱም ድንበሩ በሰሜን ብቻ የተገደበ ነበር። አጼ ዛና ድንበሩን ወደ ወልቃይት ጠገዴ ሊያስፋፉ ጦርነት ውስጥ መግባታቸው ይታወቃል። ወጅና ላስታም የአክሱም ግዛት አካል የሆኑት በአጼ ካሌብ ተደጋጋሚ ጥቃትና ወረራ ነበር። ክርስትና በ330 በአባ ሰላማ ከሰፊ ብርሃን አማካይነት ወደ አክሱም መግባቱ ይታወሳል። ሆኖም ይህ ጊዜ የአክሱም መሪዎች ከአምልኮ ጣዖት ወደ ክርስትና የመጡበት እንጂ ህዝቡ ሁሉ የተለወጠበት አይደለም። አንዳንዶች ከዚያን ጊዜ ጀምሮ ክርስትና በአንድ ጊዜ የህዝቡን ቀልብ እንደገዛና ሀገር ሁሉ ወደ ክርስትና እንደተቀየረ እንደሚያስመስሉት አይደለም። አብዛኛው የዛሬ ኢትዮጵያ ክርስትና የደረሰው እጅግ ዘግይቶ ነበር። በሰሜኑም ቢሆን ለማስፋፋት ረጅም ጊዜ ወስዷል። ብዙ ደም አፋሳሽ ጦርነቶችም ታውጀዋል። ይህንን በተመለከተ ዶክተር ሀብተ ማርያም አሰፋ እንዲህ ሲሉ ጽፈዋል። የክርስትና ሃይማኖት ከታወጀበት ጊዜ ጀምሮ ግን ቀደም ብሎ ሲሰጡ የነበሩ ትምህርቶች ቀሩ፣ ተከለከሉ። መጽሐፍቶቻቸውም ተቃጠሉ፣ ቤተ መቅደሶቻቸውም ተቃጠሉ፣ ተደመሰሱ። በእነርሱ ምትክ አዲስ ኪዳን መሰበክ ጀመረ፣ ቤተክርስቲያንም ይሰራ ጀመረ። ቢሆንም የኢትዮጵያ ህዝብ አንድ ጊዜ አሜን ብሎ የክርስትና ሃይማኖትን አልተቀበለም። ከዛነ ዘመነ መንግስት ከአጼ ካሌብ ዘመነ መንግስት ድረስ እርስ በርስ ከ150 ዓመታት በላይ የፈጀ ጦርነት ተካሂዷል። በኋላ ላይ የፖለቲካና የክርስትና ማዕከል የሆነችው ጎጃም እንኳን ክርስትና የተስፋፋው በ14ኛው ክፍለ ዘመን በአጼ አምደ ጽዮን ነበር። በአጼ ዘርዓ ያዕቆብ ዘመንም ከ1434 እስከ 1468 አብዛኛው የጎጃም ህዝብ ፓጋን ወይንም አዋሚ ነበር። ከዚህ የምንረዳው እስላም ከሰሜኑ አክሱም ውጪ በዛሬዋ ኢትዮጵያ በመስፋፋትም ሆነ መንግስትን በማቋቋም ከክርስትና ቀዳሚ መሆኑን ነው። ስለ ሸዋ ሙስሊም ስልጣኔ ታሪክ ሙሉ መረጃ የለንም። ያለን መረጃ ከፊል ብቻ ሲሆን እርሱም ስለ መንግስቱ የመጨረሻ ክፍለ ዘመን ብቻ የሚያወሳ ነው። ይህም በ1936 በአረብኛ ተጽፎ ከሐረር የተገኘው ታሪካዊ document ነው። document ኡም በ1941 በኢጣሊያዊው ዶክተር ቼሩሊ ማብራሪያ ታክሎበት ታትሟል። ኢስላም በኢትዮጵያ በሌሎች አካባቢዎች መስፋፋቱን የቀጠለ ሲሆን ከአክሱም ግዛት ውጪ በነበሩት አካባቢዎች ከወልቃይት ጠገዴ በታች ሱልጣኔቶች ሊቋቋሙ በቅተዋል። ይህም በስፋት በዳህላክ አቅጣጫ ሳይሆን የክርስቲያኑ መንግስት ቁጥጥር በሌለባቸውና በአክሱም መንግስት ስር ባልነበረው በዘይላ ደቡብ በኩል በስፋት በገቡ ነጋዴዎችና ዳያዎች ነበር። የክርስቲያኑ ጠንካራ ይዞታ ተደርጎ የሚታየው ሰሜኑም ጭምር ኢስላም ቀደም ብሎ ተከታዮችን ማፍራት ችሏል። ይህንን የሚያረጋግጡልን የአርኪኦሎጂ መረጃዎች ተገኝተዋል። ለአብነት በሰሜን ኢትዮጵያ በቁወይሃ አረብኛ የተጻፈባቸው በርካታ የጥንት የሙስሊም መቃብሮች ተገኝተዋል። እንዲሁም በደቡብ ትግራይ በእንደርታ ልዩ መንደሩ ወገረ ሀሪባ በተሰኘ አካባቢ ሙስሊሞች በአንድ ሺ ስድስት በስፋት በአካባቢው እንደነበሩ የሚያሳዩ የድንጋይ ላይ ጽሑፎች ተገኝተዋል። አልመሱድ እንደጻፈው ሙስሊሞቹ ለሰሜኑ ክርስቲያን መንግስት ግብር እየገበሩ የሚኖሩ ነበሩ። በሌላ በኩል በ897 የተቋቋመ የሸዋ ሙስሊም ሱልጣኔት የራሱን ግዛትና ድንበር በነጻነት ያስተዳድር ነበር። በሱልጣን ሀርበይር ዘመነ መንግስት በዲሴምበር 15 1108 ወይንም በ10 ጀማዱል አወል 502 ዓመተ ሂጅራ ነበር የጀባ ወይንም ገባ ህዝቦች እስላም የተቀበሉት። አማራዎች በወርጆች ላይ ጥቃትን ፈጽመው በሽንፈት የተመለሱት ደግሞ በፌብሩዋሪ 1128 ወይንም ሰፈር 522 ዓመተ ሂጅራ ነበር። በግብጽ የፋጢሚድ ስርወ መንግስት ከ969 እስከ 1171 መቋቋም በቀይ ባህር አካባቢ የሚደረገውን ንግድ አጠናክሮት ነበር። ይህም ሙስሊም ነጋዴዎች በኢትዮጵያ በስፋት እንዲንቀሳቀሱ አድርጓል። በሰሜኑ ኢትዮጵያ የሚንቀሳቀሱ አረብ ነጋዴዎች ከንግዱ ጎን ለጎን እስላምን ማስተዋወቅ በመቻላቸው በአስረኛው ክፍለ ዘመን በርካታ የሙስሊም መንደሮች በሰሜን ኢትዮጵያ ሊፈጠሩ ችለዋል። በዚህ ጊዜ ሙስሊሞች የነበሩት አረብ ነጋዴዎች ብቻ ሳይሆኑ የአገሬው ተወላጆችም ጭምር ነበሩ። የሰሜን ኢትዮጵያ የክርስቲያን መንግስት አረብ ነጋዴዎችን በሃይማኖታቸው ላይ ጎላ ያለ ጫና አላደረገባቸውም ነበር። የአገሬው ዜጎች እስላም ሲቀበሉ ግን ሊታገሷቸው አልቻሉም። መጀመሪያውንም ሙስሊም ነጋዴዎችን ዝም ብለዋቸው የነበሩት አትራፊ ንግዳቸው ስላማለላቸው ነበር። ስለሆነም ወዲያውኑ እስላምን በተቀበሉ የአገሬው ዜጎች ላይ የተለያዩ ሃይማኖታዊ ጫናዎችን ያደርጉባቸው ጀመር።